ይህ ክፍል ሶስት የረመዳን ደርስ ፕሮግራማችን ነው ብስምላ ራህማን ራሒም አልሐምዱሊላህ ረብልዓለሚን ወሰላቱ ወሰላም አላ ረሱልላህ ውድ የፕሮግራም ተከታታዮች አሰላሙ አሌይኩም ወረሕመቱላ በረካቱ እንግዲህ ምእመናን የረመዳንን ወር በዝግጅት ይቀበላሉ ብለናል በዝግጅት ይቀበላሉ ሲባል ከፊሉ የሾርባ የሳምቡሳ የተለያዩ ነገራቶችን የምግብ ጉዳዮችን ያዘጋጃል። ቢዚ ይሆናል። በዚህ በተለይ ሴቶች የተለያዩ ነገራቶችን ፊልም የሚገዛ ሙሰሰል መርጦ ቤት ውስጥ የሚያዘጋጅ አለ፣ ወዘተ እንዴት ነው አንድ ሙእሚን ስለ ሙእሚን ነው የምናወራው አንድ ሙእሚን ረመዳንን እንዴት ነው የሚቀበለው የመጀመሪያውና ትልቁ ዋነኛው ዝግጅት የሚያደርገው በእውቀት ነው እንዴት ነው የምጾመው አህካሞቹን ድንጋጌዎቹን በደንብ በማወቅ ይዘጋጃል ምን ባረግ ጥሩ ነው ምንድን ነው የምሻለው ምንድን ነው የሚያበላሸው ምንድነው የማያበላሸው እያለ በጥንቃቄ አውቆ ጾሙን በደንብ ለመወጣት ግዴታውን በአግባቡ ለመወጣትና የምታስገኘውንም ፈድል ለማግኘት ስለ ዝች ግዴታ በማወቅ ይዘጋጃል ማለት ነው። ብዘገይም እንግዲህ ይሄ መጀመሪያም አይደለም፣ አልሰማችሁም፣ አታውቁም ማለት ስላልሆነ ስለዚህ ጾም አህካም የተወሰነ ነገር ማለት እፈልጋለሁ። እንግዲህ ጾም ጾም ብሎ ማለት በቋንቋ ደረጃ በአረበኛ አልእምሳክ በቋንቋ ያለው ትርጉም ምንድን ነው? አልእምሳክ ነው፣ መቆጠብ። እስጥላሃን ሸሪያዊ ፍቺው ሐፊዝ ብኑ ሐጀር እንዳሉት ያኒ ኢምሳኩን መክሱሱን ፊ ዘመንን መክሱስን ሚን ሸይእን መክሱስን ቢሸራኢጢን መክሱሰቲን ይላሉ። በሌላ ደግሞ ሼክ አልኡቴሚን ምን ይላሉ? ሁወ ተዓቡዱ ሊላህ ስብሓነሁ ወተዓላ ብልኢምሳኪ አን ልአክሊ ወሹርቢ ወሳኢር ልሙፈጥራት ሚን ጡሉዕ ልፈጅሪ ወኢላ ጉሩብ ሸምስ። ሁሉም ያስገዳሉ። ሁለተኛው ጎህ ከወጣበት ጊዜ ጀምሮ ፀሐይ እስክትጠልቅ ድረስ ከሚያስፈጥሩ ነገራቶች ከሚበላ፣ ከሚጠጣ፣ ከሌላም ነገር ማለት ነው። ከግንኙነት ራስን በመቆጠብ ወደ አላህ መቃረብ ማለት ነው። ሸሪዓዊ ትርጉሙ ይሄ ነው። የተለየ መቆጠብ በተለየ ጊዜ ከተለዩ ነገራቶች በተለዩ መስፈርቶች ነው ያሉት ሐፊዝ ብኑ ሐጀር رحمه الله። ምን ማለት ነው? ምሳኩም መክሱስ ብሎ ማለት እንግዲህ ሰው إمساك ሌላ ጊዜ እንደሚሆነው አይደለም፣ ተለይቶ ተቀምጧል። ከምንድ ነው መቆጠብ ያለበት? አንድ ሰው የተለየ የታወቀ የተገደበ ነው። ፊ ዘመኒን መክሱስን እንደዚሁ ጊዜውም እንደዛ ነው፣ የተገደበ ነው። በሸዋል ውስጥ ያን ማድረግ አትችልም። የረመዳን የረመዳን ጾም ፍቺው ይሄ ነው ማለት ነው። የሌላም ጾም ፍቺ ያንን ሊይዝ ይችላል። ሌላ ደርስ ላይ ይሄ ብዙ ጊዜ በስፋት የተከደበት ነው። ጠይብ ጾም ውስጥ ትልቁ ቁም ነገር ምንድን ነው? ንያ ነው። ንያ ህየ አዝሙል ቀልቢ አላ ፊዕል ሸይ አንድን ነገር ለመስራት ልብ የምትወስነው ነገር ነው ንያ የምንለው። በልባችን የሆነ ነገር መስራት አለብኝ ብለን የምንወስነው ነገር ንያ እንለዋለን። የንያ ደግሞ ቦታ ቀልብ ነው ብለናል። ተለፉዝ አይቻልም። ብዙ ጊዜ ረመዳን ነወይቱ ሶሙ ረመዳኒ ነወይቱ ሶሙ ገድን እየተባለ የሚባል ነገር አለ። ነገ ለመጾም ነይቻለው ምናምን ምናምን ተብሎ ይነየታል። ይሄ ተለፉዝ ማለት ነው። ይሄ ተገቢ አይደለም። በቃ ይሄ አላህ ግዴታ ያደረገብኝን ረመዳን ወር እጾማለሁ ብሎ ሰውየው በልቡ መወሰኑ በዚህ ድምዳሜ ላይ መድረሱ ቁርጥ አድርጎ ማለት ነው ያለ ተረዱድ ያለ ሸክ ማለት ነው። ይሄ የሚፈለገው ንያ ይሄ ነው ማለት ነው። ነገ ጾም ነው ረመዳን ነው ብሎ እጾማለሁ ብሎ የነየተ ሰው ያሰበ ሰው ማለት ነው። ከላስ ይሄ ሰው ነይቷል ይባላል፣ አስቧል ይባላል። ነገ ረመዳን ነው እጾማለሁ ካለ በቃ ይሄ ውስጡ ላይ ይሄ ከመጣ ማለት ነው ንያ የሚባለው ነገር የሆነ የተለየ ነገር አይደለም ነው። ነገ ጾም ነው ያ ቃል ቀልቡ ጾም አለው ብሏል። ለዛ ራሱ ውስጡ በዚህ እስትዕዳድ አለው ማለት ነው። ዝግጅት ካለው ይሄው ነው የሚፈለገው ማለት ነው። ይሄ ነው የሚፈለገው። ሱና ጾም ሲሆን ንያ ግዴታ አይደለም። ንያ ማሳደሩም ግዴታ አይሆንም ማለት ነው። ይሄኛው ግን ንያውን ማሳደር ግዴታ ነው የሚሆነው። ሰውየው ነይቶ ማድረግ አለበት። ዑለማዎች የመጀመሪያ ረመዳን ላይ ወሩ ሙሉ ጾማለሁ ብሎ ቢነይትም ይበቃል ብሏል። በየቀኑ ቢነይትም ማታ ማታ ሁል ጊዜ ነይቶ ማደሩም ይቻላል ማለት ነው። ሱና ጾም ሲሆን ግን ሸርጥ አይሆንም። ይሄ ጾም እንግዲህ መተው ሁክሙ ምንድን ነው? መንተረከ ሰውም ቢገይሪ ኡዝሪን ፈኢነሁ አታ ከቢረተን ምን ከባኢሪ ዙኑብ ከባኢር ወይም ከከባድ ከትልልቅ ወንጀሎች አንድ ወንጀል ፈጽሟል ማለት ነው። አንድ ሰው ያለ عذر ጾምን የሚተው ከሆነ ምክንያቱም ሊአነሁ አኸለ ብሩክን ሚን አርካን ልእስላም አንድ ትልቅ የእስልምና ማዕዘንን ትቷልና ማለት ነው። ይሄ የታወቀ ነገር ነው። አንድ ሰው ግዴታ ያለምንም ኡዙር አላህ ግዴታ ያደረገበትን ይሄን ጾም መተው ትልቅ ወንጀል ነው። ትልቅ ወንጀል ነው። ነገር ግን ዑለማዎች እንደ ሰላትና እንደ ዘካ ከእስልምና ያስወጣል አላሉ አላሉ። ይህን በደርስ ላይ ብዙ ሄዳችሁበታል። እንግዲህ የረመዳን ፈዳኢሎች ብዙ ናቸው፣ ዘርዝረናቸዋል። የተወሰኑትን እስካሁን ድረስ ማይተናል። ረመዳን ወሩ ማለት ነው። ሸህሩ ውስጥ ያለው ፈድል ምንድን ነው ከሌሎቹ የሚለየው ከተባለ እነሆ ቱሰፈዱ ፊህ ሸያጢን ሸይጧን ይታሰርበታል። የሰው ልጆችን ከኸይር ስራ የሚያቅቡ የሚያግዱ ይታሰራሉ። ለዚህ ሲባል የረመዳን ወር ውስጥ ማለት ነው ይገራል ኸይር ስራ። ቱፍተሁ ፊህ አብዋቡል ጀና የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጉበታል። መላይካ በሙሉ እስትግፋር ያደርጋል ለማን ለሳኢም እስኪያፈጥር ድረስ ማለት ነው። የጾመኛ አፍ ደግሞ ከምስክ የበለጠ ሽታ አለው አላህ ዘንድ። ለይለቱል ቀድር አለበት። የእሷ ደግሞ ከአንድ ሺህ ወር ትበልጣለች። አላህ ስብሓነሁ ወተዓላ የፈለገውን ከባሮቹ ማለት ነው ሁሉም ሁል ጊዜ ምሽት ምሽት ላይ ነፃ ያወጣቸዋል ከእሳት ማለት ነው። የግፊሩ ላሁ ሊሳኢሚና ፊ አኺሪ ለይሊ ለይለትን ምን ረመዳን መጨረሻ ረመዳን ላይ አላህ ስብሐነ ወተዓላ ለጾመኞች ደግሞ መክፈሪያ ያደርጋል። ወሰደቀቱ ፊ ረመዳን ሚን አፍደል ሰደቃት ሰደቃ ከሰደቃ ሁሉ በላይ ሰደቃ ብሎ ማለት በረመዳን ወር ውስጥ የምንሰድቀው ሰደቃ ነው። ዑምራ በረመዳን ውስጥ የሚደረገው ዑምራ ሐጅ ጋር ይስተካከላል። ሐጅ ጋር ይስተካከላል። አላህ ስብሐነ ወተዓላ ጾምን ከሌሎች ኢባዳዎች በመለየት ፈኢነሁ ሊ ብለዋል። ወአነ መን ረመዳን ኢማን ወሕቲሳባን እንዳሳለፍ ነው አላህ በአላህ አምኖ ሚንዳውን ካላህ አገኛለሁ ብሎ አስቦ የጾመ ሰው ወፈር ለሁ ማ ተቀደመ ምን ዘንብሂ ነው ወንጀሉን አላህ ምህረት ያደርግለታል ነው። በጀነት ውስጥም በር አለ። ጾመኞች ብቻ የሚገቡበት በናል። ጾም እንግዲህ ሰዋቡ ቢገይር ሂሳብ ነው። ለጾመኛ ሁለት ደስታ አለው ብለናል። ጾመኛ ጾሙ ሸፍዓ ያደርግለታል። ጾም ጋሻ ነው ብለናል። አላ አላ ስብሓን ወተዓላ ብሎ ሜንዳን ከአላህ ፈልጎ አንድን ቀን የጾመ ሰው ማለት ነው ሰባ ዓመት ጉዞ ያክል ከእሳት አላ ያርቀዋል። ፊ ሰቢልላህ ብሎ በዛ መልኩ የሚጾም ሰው ማለት ነው። በኡጁር እና ልኡጁር የመልካም ስራዎች ሚንዳ ማለት ነው። በዚህ ወር ውስጥ አضعፍ ናቸው ያኒ እጥፍ ድርብ ሆኖ ነው የሚከፈሉት። ሱና እንደ ፈርድ ነው የሚታየው። ይሄ ትልቅ ነገር ነው። ነቢያችን ስ ሰለም ሌላኛው ሶስት ዱዓዎች አይመለሱም ብለዋል። አንዱ ዱዓው ሳኢም ነው፣ ሌላው መዝሉም ነው፣ ሌላው የሙሳፈር ነው። ጾመኛ ዱዓ ካደረገ ዱዓው መቅቡል ነው አይመለስም ብለዋል። ሙሳፈር ብደዛ መዝሉም የተበደለ ሰው የተበደለን ሰው ዱዓ ፍሩ ብሏል። እንግዲህ ይሄ ጾም ሌላኛውን ጾም ይመለከታል ብሏል። ወደ አላህ የምንቃረብበት ወር ነው። የአላህ ረህመት መግፍራን የሚያስገኝ ለሌሎች መተዛዘን የሚቀልበት ወር ነው። እነዚህና ሌሎች መሰል ፈዳይሎች አሉት። ጠይብ በጾም ውስጥ አደቦች አሉ። ማንኛውም ሙስሊም ማክበር ያለበት ማለት ነው። አለልሙስሊሚ አልእክሳሩ ሚን ቅራአት ልቁርአኒ ወልአዝካር ቁርአን መቅራት ማብዛትና ዚክር ማብዛት አዝካር ልየውምያ ፊ ሀዚህ ሻር ፈዚለኒ የማታና የጠዋት ዝክሮችንም ማብዛት፣ ሌሎችም ሙጥለቅ የሆኑ ዝክሮችንም በማብዛት ወደ አላህ መቃረብ ግዴታ ነው የሚሆነው። አየጅተን የበሷ ኢማ ጀሚ ማ ሐረመ አላሁ አለይህ አላህ ሐራም ያደረገውን ነገር በሌላም ጊዜ ሐራም ነው ሁልጊዜም መራቅ አለበት ሙእሚን በዚህ ወር ውስጥ ደግሞ የበለጠ መራቅ አለበት ማለት ነው። በምላሱ ከሚሰራው በድርጊትም በሁሉም ማለት ነው። ከሐሜትም፣ ከሪባ፣ ከማዳመጥ ሙዚቃ፣ ወዘተ ከብሉ ነገር። ሌላኛው አደም ምንድን ነው? ፍጡርን እና ስሑርን ተአኺር ማድረግ ማለት ነው። ፍጡርን ተአጅል ማድረግ ነው፣ ቶሎ ማፍጠር እንደገባች ፀሐይ። ስሑርን ደግሞ ተአኺር ማድረግ የተወደደ ነው። ነቢ ስ ሰለም ይሄም ብለዋለና ማለት ነው። የጅብ አን ናዕለም አን ላሀ ላ ዩሪዱ አን ነድዓ ጣዓመ ወሸራበ ፈቀጥ ጾምና በጾማችን ውስጥ ማለት ነው ምግብና መጠጥን ብቻ አላህ ስብሓን ወተዓላ እንድንተው አላዘዘንም በል ከባ ከነሚማ ከብዙ ነገራቶች መራቅ እንዳለብንና እነሱ ናቸው መለማመድ ያለብን ዋና አስቸጋሪ የሚባለውም እሱ ስለሆነ ማለት ነው ሌላው እንግዲህ ሙፍሲዳት የምንላቸው ወይም ሙብጢላት ጾም የምንላቸው ጾምን የሚያበላሹ ነገሮች ምንድን ናቸው? እነዚህ ነገሮች እንመልከት። እንግዲህ አንደኛ የኩነ አሊምን ይረ ጃሂልን መሆን አለበት። ሰውየው ጾሙ ለመበላሸት ሶስት መስፈርት መሟላት አለበት። መጀመሪያ ያን ነገር ማወቅ አለበት እንደሚያበላሽ። ሁለተኛ አውቆ መስራት አለበት፣ ረስቶ ሳይሆን ማለት ነው። አውቆ መስራት አለበት። ይሄ መታወቅ መቻል ሶስተኛ ሙክታረን ነው ሙጠር ሳይሆን ወይም ደግሞ ሳይገደድ መስራት አለበት ማለት ነው። እነዚህ ሶስት መስፈርቶች ያስፈልጋሉ። አንድን ሰው ጾም የተበላሽቷል የምንለው እነዚህን ሶስቱን የሚያሟላ ከሆነ ብቻ ነው። አንደኛ እውቀቱ ካለው ያ ነገር ጾም እንደሚያበላሽ ካወቀ ነው። ሁለተኛ ደግሞ በአስታውሶ ካደረገ ማለት ነው። ሶስተኛ ደግሞ ሳይገደድና በምርጫው ከሰራ ሳይገደድ ማለት ነው። ተገዶ ከሆነ ወይም ደግሞ ተቸግሮ ከሆነ ጾሙ ሊሰበር ስለማይችል ማለት ነው። እንግዲህ እነዚህ መስፈርቶች ናቸው። አንዱ ጾምን የሚያበላሸው ምንድን ነው? አሪዳ ነው። አንድ ሰው ከከፈረ አላህ ይጠብቀንና ከእስልምና ከወጣ ሁሉ ነገር ይበላሽበታል። ሁለተኛ ደግሞ አልሐይድ ወኒፋስ፣ ሴት ስትሆን ሐይድና ኒፋስ ከመጣ አይጾምም። ሴት ልጅ ሐይድ ላይ ስትሆን ጾም አይጾምም፣ ሶላትም አትሰግድም። ሰላት ጾምን ቀዳ ታወጣለች፣ ሰላትን ግን ቀዳ አታወጣም። ይሄ እንደምታወቀው ማለት ነው። ሀይድ ላይ ያለች ሴት ግን ሀይድ ላይ ያለች ስትበላ በግልጽ መብላት አለባት ወይ የሚሉ ዑለማዎች እዚህ ጋር የሚሉት ነገር አለ። ደብቅ ወይ ብሎ ለሌሎች ሰዎች ካዩ ለምንድን ነው የምትበላው በረመዳን እሕትራም ልሻር እንደዚሁ ሰዎችም እንትን ሳይሉ ለሴቶች ጉዳይ ሲሆን ቤት ውስጥም ስለሆኑ ብዙም አይጋለጡም። ወንድ ሲሆን ነው ውጭ ላይ ምናልባት ሊጋለጥ ስለሚችል ነው። ሙሳፍርም ከሆነ ምንም ከሆነ ያው እንዲገለል ብሎ ይብላ የሚል ነገር አለ ማለት ነው። ሶስተኛው መብላትና መጠጣት ነው። አውቆ አውቆ መብላትና መጠጣት ጾምን ከሚያበላሹ ነገሮች ነው። ማካና ቢማዕና ልአክሊ ወሹርቢ እንደዚሁ ምግብንና መጠጥን የሚተኩ ነገራቶች በእነሱ ፋንታ የሚሰጡ መድኃኒት ነገሮችን በሙሉ ጾምን ያበላሻሉ። እንደዚሁም አልቀይ አምደን አንድ ሰው አውቆ ካስወጣ ውስጡ ያለውን ነገር ማለት ነው። ይሄም ጾምን ያበላሻል ማለት ነው። ሁለት ሌላኛው ስድስተኛ ነጥብ አልጂማ ግብረ ስጋ ግንኙነት ማለት ነው። ከባለቤቱ ግንኙነት ያደረገ ሰው ይሄ ጾምን ማበላሸት ብቻ ሳይሆን ከፋራም አለበት ማለት ነው። አንድ ሰው አውቆ ይህን ካደረገ ሁለት ወር በተከታታይ የመጾም ግዴታ አለበት። የዛን ቀን ደግሞ قضاء ያወጣል ማለት ነው። ሌላው እንዛለል መንይ ሙተአሚደን አውቆ መንይን ከራሱ ውስጥ ማለት ያስወጣ ሰው እንደዚሁ ጾሙ ይበላሻል። قطع النية نية ማበላሸት ከየን ዊል ፍጥር ለምሳሌ አንድ ሰው እየጾመ እያለ ማፍጠርን ካሰበውና ከነየተ ማለት ነው ላፍጥርን ላፍጥር ካለና ከወሰነ ያ ነገር ንያውን አበላሽቶታልና ጾሙ ይበላሻል ይባላል። እንደገና እብደት አንድ ሰው እብደት ከነካው ካበደ ጾም ውስጥ እያለ ለተወሰነም ጊዜ የሚሆን ጾሙ ይበላሻል ማለት ነው። የሞተ ሰውም እንደዚሁ ጾሙ ይበላሻል፣ የዛን ቀን ጾሙ አይጻፍለትም እንደማለት ነው። እነዚህ እንግዲህ በተወሰነ መልኩ ጾምን የሚያበላሹ ነገሮች ናቸው። መጠር ባለ መልኩ ነው ማያቸው ለማስታወስ ያክል ብቻ ማለት ነው። ሌሎች በርካታ መዳሰስና በስፋት መታየት ይችላሉ። ለማስታወስ ያክል እንጂ አብዛኞቻቸው ይህን ጉዳይ የምታውቁ ስለሆናቸው ማለት ነው። ዛኩምላሁ ኸይረን። አንዳንድ ቀሪ ነጥቦችን በሌላ ክፍል ይዤ እመጣለሁ የመጨረሻ ክፍል አድርጌ። እስከዚያው ቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።